Vatan bagrasın Selam vatan bagrasın ወጣቶች ወጣቶች ወጣቶች ወጣቶች በግፍ በእስር ቤት ለምትሰቃዩት የክፍለ ዘመኑ እውነተኛ ጀግኖች ለሆናችሁት ውድ ወኪሎቻችን የጭቆና ገመድ ተበጥሶ የፍትህን አየር የምተነፍሱበትን ከሚወዷችሁ ቤተሰቦቻችሁና ከናፈቋችሁ ሙስሊሙ ህብረተሰብ ጋር የምትገናኙበትን ጊዜ አላህ Subhanahu Wa Ta'ala ቅርብ እንዲያደርገው የዘወትር ዱዓችን ነው። በአምባገነኖች ፍትህ ለተነፈጉ ዜጎች ቀኑ ምን ያህል እንደሚረዝም ሳምንቱ ምን ያህል ሩቅ እንደሚሆን ማወቅ ማንም አይሳነው። ይሄው ሳምንቱ ደርሶ የፍትህ ያለ የምትለው ፍትህ ሬዲዮ ዝግጅቷን አጠናቃ ወደ እናንተ ደርሳለች። ሰላምና ጽናት ለተከበራችሁ ውድ የኢትዮጵያ ሙስሊሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ምሶት የወለዳት የፍትህ ሬዲዮ ድምጽ ነው። በልቁሙ በተጠንቀቅ እስልምና ከጠላቶች ለመጠበቅ ወጣቶች ሆይ በልቁሙ በተጠንቀቅ እስልምና ከጠላቶች ለመጠበቅ አንተ ወጣ ለተሞትም ቶሎ አሰማ ጉዞ ጀምር ያው ለበለብት የረሱላችንን አርማ ለዛሬ ቅዳሜ ሚያዝያ 12 ፍትህ ሬዲዮ 22ኛ ፕሮግራሟን አዘጋጅታ አቀርባለች። ፍትህ ሬዲዮ ትግሉን ለማጠናከር የሚረዱ ፕሮግራሞችና ሳምንታዊ ዜናዎችን የምታቀርብ የእናንተው ሬዲዮ ናት። በዛሬው ፕሮግራማችን ላይ የተለያዩ ዝግጅቶችን ይዘላችሁ ቀርበናል። ከነዚህም መካከል ስለ data security ወይም በኮምፒውተራችን ላይ መረጃዎችን እንዴት በጥንቃቄ መያዝ እንደምንችል ማብራሪያ ይኖረናል። እንዲሁም ግርግር ወይም ሁከት በሚፈጠርበት ጊዜ ምን ማድረግ እንዳለብን በዛሬው ፕሮግራማችን እናያለን። ሌሎችም ዝግጅቶችም ይኖሩናል። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የሚያሰማን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችን ቆዩ። አላማችን፣ ቃላችን፣ ክብራችን አንድ ነው። እኛ ባጠን ስንወጣ በጋራ ቢረዝም በዱር በተራራ ቃላችንን አናጥፍም ለንዋይ ተገዝተን በህብረታችን ጸንተን ለጌታችንም ታምነን ኢንሻአላህ ከድልን ደርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን የህገ ወጡ መጅሊስ ፕሬዝዳንት አቶ ኪያር ህዝብ አይሳሳትም መንግስትም በእስልምና ሃይማኖት ውስጥ ጣልቃ ገብቷል በማለት ተናገሩ። ፕሬዝዳንቱ ይህን የተናገሩት ሪያድ ከሚኖሩ የተወሰኑ ኢትዮጵያውያን ጋር ሲነጋገሩ ነው። በአዳማ ከተማ በአቡበከር መስጂድ ባሳለፍነው ጁማ ህዝበ ሙስሊሙ ባሰማው ተቃውሞ በተያያዘ ከታሰሩት ሙስሊሞች መካከል አብዛኞቹ ተፈቱ። በሐረር ከተማ በአረፋ በዓል የታሰሩት ሙስሊሞች የመከላከያ ምስክር እንዲያቀርቡ ፍርድ ቤት ውሳኔ አስተላለፈ። በጅዳ ከተማ የሚኖሩ ኢትዮጵያውያን ሙስሊሞች ለአባይ ግድብ ገቢ ማሰባሰቢያ በሚል የተዘጋጀውን ፕሮግራም ከልማት በፊት መብታችን ይከበር በማለት ባደረጉት ተቃውሞ ፕሮግራሙ ሙሉ ለሙሉ እንዲሰረዝ አደረጉ። በሰሜን ወሎ በሀብሩ ወረዳ ጊራና በተባለች ከተማ የአህባሽ ሊቀመንበር የነበረው አብዱ ሲራጅ የደሞዝ እገዳ ተደረገበት። አሁን ወደ ዝርዝር ዜናው እናልፋለን። የህገ ወጡ መጅሊስ ፕሬዝዳንት አቶ ኪያር ህዝብ አይሰሰትም መንግስትም በእስልምና ሃይማኖት ውስጥ ጣልቃ ገብቷል በማለት ተናገሩ። ፕሬዝዳንቱ ይህን የተናገሩት ሪያድ ከሚኖሩ የተወሰኑ ኢትዮጵያውያን ጋር ሲነጋገሩ ነው። የመጅሊሱ ሊቀመንበር አቶ ኪያር በሪያድ ከሚኖሩ ወደ አርባ የሚጠጉ የሀገር ሽማግሌዎችና የማህበር ተወካዮች ጋር የሪያድ የኢትዮጵያ አምባሳደር እና የሀጅና ኡምራ ተጠሪዎች ባሉበት ማክሰኞ ምሽት በሪያድ የኢትዮጵያ ኤምባሲ ውስጥ ውይይት በተደረገበት ወቅት አቶ ኪያር መንግስት በሙስሊም ሃይማኖት ውስጥ በግልጽ ጣልቃ እንደገባ አምነዋል። በውይይቱም ወቅት በሁሉም ኢትዮጵያውያን ሙስሊሞች ላይ በመንግስት እየደረሰ ያለው በደል በስፋት የተዳሰሰ ሲሆን ተያይዞም መጅሊስ ውስጥ ያሉ ሰዎች የዲንና የዘመናዊ ትምህርት እውቀት የሌላቸው እንደሆኑ ምርጫውም ቢሆን ህገወጥና የሙስሊሙን ፍላጎት ያላሟላ እንደሆነ አሁንም ድረስ የሙስሊሙ ጥያቄዎች እንዳልተመለሱ ተሰብሳቢዎቹ ገልጸዋል። ተሰብሳቢዎቹ መንግስት ኮሚቴዎቹን አስሮ ማሰቃየቱንና በዜጎች ላይ እየፈጸመ ያለውን ህገወጥ ድርጊትንም አውግዘዋል። 400 መቶ ኪሎ ሜትር ተጉዘው ስብሰባው ላይ እንደተገኙ የተናገሩት አንድ ተሳታፊ በበኩላቸው መጅሊሱ ከ መቶ በላይ ተማሪዎች ከትምህርት ገበታቸው ላይ ሲፈናቀሉና ሰላት አትስገዱ ሲባል ዝም ማለታቸው ተገቢ አለመሆኑን ጠቁመው የአህባሽ የግዳጅ ተመቃም አሁን ድረስ አለመቆሙ ተከትሎ ህገወጥ መጅሊሱ እጁን አጣጥፎ መቀመጡ ትክክል እንዳልሆነ ገልጸዋል። ይህን ሁሉ ማስተካከል ያልቻለ መጅሊስም ከሙስሊሙ ጋር አብሮ ለመዝለቅ እንደማይቻለው ተናግረዋል። የህግ ወጡ መጅሊስ ፕሬዝዳንት አቶ ኪያር በበኩላቸው ከመንግስት በኩል የአህባሽ ስልጣናው እንዲቀጥል ከፍተኛ ግፊት እንዳላም ነው። መጅሊሱ ግን ስልጣናው እንዳይቀጥል ከፍተኛ ጥረት እያደረጉ እንደሆነና ስልጠናውን እንዲሰጡ ለመጡት ሊባኖሳውያንም ቪዛቸው እንዲታደስ ትብብር እንደማያደርጉ መግለጻቸውን የፍትህ ምንጮች ከስፍራው ዘግበዋል። አቶ ኪያር ውስብስብ ችግር ባለበትና የመንግስት ሰፊ እጅ ባለበት የመጅሊስ ተቋም ውስጥ ሆነው የመንግስትን ግልጽ ጣልቃ ገብነት ማመናቸው አስገራሚ እንደሆነና ይህም ሊያስመሰግናቸው እንደሚገባ አንዳንድ ስብሰባውን የተከታተሉ ሰዎች ለፍትህ ገልጸዋል። በአዳማ ከተማ በአቡበከር ባሳለፍ ነው ጁማ ህዝበ ሙስሊሙ ባሰማው ተቃውሞ በተያያዘ ከታሰሩት ሙስሊሞች መካከል አብዛኛዎቹ ተፈቱ። በአዳማ ከተማ በአቡበከር መስጂድ ባሳለፍነው ጁማ በመላው ሀገሪቱ በታወጀው ሀገር አቀፍ የተቃውሞ መርሃ ግብር ተካፋይ የነበረውን ህዝብ በሙስሊም ተቃውሞውን አሰምቶ በሰላም ወደ የቤቱ በመመለስ ላይ ባሉበት ወቅት ፖሊስ ሆን ብሎ መንገዶችን በሁሉም በኩል በመዝጋት ከመስጂድ በሚወጡት ሙስሊሞች ላይ ከፍተኛ ድብደባ መፈጸሙ የሚታወስ ሲሆን በዚህም ፖሊስ አስሯቸው ከነበሩት ሙስሊሞች መካከል ሁሉም ሴቶችና ከወንዶች ደግሞ ሰባት ሙስሊሞች ሲቀሩ ሌሎቹ መፈታታቸውን የፍትህ ሬዲዮ ምንጮች አስታውቀዋል። የቀሩት ሰባት ሙስሊሞችም መጋቢት 11 ፍርድ ቤት ቀርበው በ3000 ብር ዋስ እንዲለቀቁ ፍርድ ቤቱ መወሰኑን የፍትህ ሬዲዮ ባልደረባ ዘግቧል። በተመሳሳይ በአዳማ ከተማ በዜሮ 06 መስጂድ ፖሊስ በፈጠረው ረብሻ ታስረው ከነበሩት ሙስሊሞች መካከል አብዛኛዎቹ በነጻ ሲሰናበቱ ሁለት ወንድሞች በእስር ቤት እንዲቆዩ ከተደረገ በኋላ ጉዳያቸውን ሲከታተል የነበረው ፍርድ ቤት ሁለቱንም ታሳሪዎች ጥፋተኛ ሆነው አግኝቻቸዋለሁ በማለት በእያንዳንዳቸው ላይ የአምስት ወራት እስራት እንደፈረደባቸው ምንጮች አስታውቀዋል። በጅዳ ከተማ የሚኖሩ ኢትዮጵያውያን ሙስሊሞች ለአባይ ግድብ ገቢ ማሰባሰቢያ በሚል የተዘጋጀውን ፕሮግራም ከልማት በፊት መፍታችን ይከበር በማለት ባደረጉት ተቃውሞ ፕሮግራሙ ሙሉ ለሙሉ እንዲሰረዝ አደረጉ። መንግስት በሳውዲ አረቢያ በጅዳ ከተማ ከሚገኙ ኢትዮጵያዊ ሙስሊሞች ለአባይ ግድብ የሚሆን ገንዘብ ለማሰባሰብ ስብሰባ በጅዳ የኢትዮጵያ ቆንስላ ጽፈት ቤት ጠርቶ የነበረ ሲሆን ኢትዮጵያውያን ሙስሊሞቹ በቆንስላው በተዘጋጀ ወንድ ሽያጭና የገቢ ማሰባሰቢያ ፕሮግራም መዘጋጀቱን በመቃወም ልማት ከመብታችን መከበር በኋላ ነው በማለት በሀገር ቤት ሙስሊሞች ላይ መንግስት እያደረሰ ያለውን ግፍና መከራ ሳያቆም ሽርፋት ሳንቲም በልማት ስም እንደማይለግሱ በተግባር አሳይተዋል። የቆንስላው ሐላፊያቱ ዘነበ በሀገር ቤት ሙስሊሞች ላይ እየደረሰ ያለውን ግፍና መከራ ሳይቆም ሽራፊ ሳንቲም አንሰጥም ለማለት ወደ ዝግጅት ቦታ ያመራውን ሙስሊም ህብረተሰብ ለሳውዲ ፖሊሶች በማመልከት እንዲያዙ ለማድረግ ሲሞክር መታየቱ አብዛኛውን ኢትዮጵያዊ አሳዝኗል። ሙስሊሞቹም ያለ አንዳች ማፈክፈክ በቦታቸው በመሆን ኮሚቴዎቻችን ይወክሉናል፣ ከልማት በፊት መብታችን ይከበር የሚሉ መፈክሮችን በመያዝ ቦታውን በተቃውሞ እንዳደመቁት ምንጮች ገልጸዋል። ቀደም ብለው ወደ ቆንጽላው ጽህፈት ቤት ገብተው የነበሩትን ሙስሊሞች አቶ ዘነበ ለሳውዲ ፈጥኖ ደራሽ ለሚባሉት ልዩ ኃይሎች በማመልከት አሸባሪዎች አጥር ገንጥለው ገብተውብናልና እርዳታችሁን እንሻለን በማለት በሙስሊሞቹ ላይ እርምጃ እንዲወሰድ አሳልፈው ለመስጠት ሞክረዋል። ሆኖም ፖሊሶቹ ግቢውን ዞረው በመመልከት የተገነጠለ አጥር አለመኖሩን በመረዳታቸውና እጅግ ስነ ስርዓቱን የጠበቀ በርካታ ቁጥር ያለው ሙስሊም ህብረተሰብ በበሩ ላይ ቆሞ መመልከታቸው አሸባሪዎች ወረውናል መባሉ ከእውነት የራቀ መሆኑን ተረድተው አንዳችም ነገር በሙስሊሙ ላይ እንዳልተደረገ ምንጮች አስታውቀዋል። በሰው ሀገር ሆነውና ጥብቅ ቁጥጥር በሚደረግበት ሀገር ይህን መሰል ልዩ ተቃውሞ ማድረጋቸው የጅዳ ሙስሊሞችን ጥንካሬ እንደሚያሳይ ተገልጿል። ለአባይ ግድብ ገቢ ማሰባሰቢያ ተብሎ የተጠራው ስብሰባ በሙስሊሙ አንድነትና ጀግንነት ሙሉ ለሙሉ መሰረዙን ምንጮች ጨምረው ገልጸዋል። የኢትዮጵያ መንግስት ያዘጋጀው ፕሮግራምም የታለመለትን ግብ ሳይመታ በከፍተኛ ውርደት ሳይሳካ መጠናቀቁን የጅዳ ሙስሊሞች አስታውቀዋል። በሐረር ከተማ በአረፋ በዓል የታሰሩት ሙስሊሞች የመከላከያ ምስክር እንዲያቀፉ ፍርድ ቤቱ አስተላለፈ። በሐረር ከተማ በአረፋ በዓል ህዝበ ሙስሊሙ ባሰማው ተቃውሞ በተያያዘ የታሰሩት ሙስሊሞች በዚህ ሳምንት ፍርድ ቤት የቀረቡ ሲሆን አቃቤ ህጉ አለኝ ያላቸውን የሰነድና የሰው ምስክሮች ለፍርድ ቤቱ ካሰማ በኋላ አቃቤ ህጉ ያቀረባቸውን የሰነድና የሰው ምስክሮች ፍርድ ቤቱ ተቀብሎ ተከሳሾቹ የመከላከያ ምስክር እንዲያቀርቡ ብይን መስጠቱን ምንጮች አስታውቀዋል። ተከሳሾች የመከላከያ ምስክራቸውን ሚያዝያ 28 እንዲያቀርቡ ፍርድ ቤቱ ትዕዛዝ ማስተላለፉን ምንጮቻችን ጨምረው ገልጸዋል። በተያያዘ ዜና በሐረር ከተማ በኢማን መስጂድ ፖሊስ በፈጠረው ረብሻ ተይዘው በአሁኑ ሰዓት በሽብርተኛነት የተከሰሱት ሙስሊሞች ባለፈው ሳምንት ፍርድ ቤት የቀረቡ ሲሆን አቃቢ ህጉ ባቀረበባቸው የሽብርተኝነት ክስ የተከሳሾች ጠበቆች የክስ መከላከያ ለፍርድ ቤቱ በማቅረብ ተከሳሾቹን የሐረር ከፍተኛው ፍርድ ቤት በነጻ እንዲያሰናብትላቸው ጠይቀው የነበረ ሲሆን ፍርድ ቤቱ የአቃቢ ህጉንና የጠበቆቹን የክስ መከላከያ ከመረመረ በኋላ የመጨረሻ ብይን ሰጥቷል። በፍርድ ቤቱ ብይን መሰረትም አቃቤ ህጉ በተከሳሾቹ ላይ ያቀረበው ክስ የተከሳሾችን የመከላከል መብት የሚጎዳ እንዲሁም ግልጽነት የጎደለውና በዘፈቀደ የቀረበ ክስ በመሆኑ አቃቤ ህጉ ያቀረባቸውን ክሶች በዝርዝርና እያንዳንዱ ተከሳሽ የፈጸመውን የሽብር ወንጀል በግልጽ እንዲያቀርብ ወስኗል። ይህ ሆኖ ካልተገኘ ግን ተከሳሾቹን ፍርድ ቤቱ በነፃ እንደሚያሰናብት ማስታወቁን ምንጮች አስታውቀዋል። አቃቤ ህጉ ክሱን አሻሽሎ ለሚያዝያ 21 እንዲያቀርብ ቀነቀጥሮ መሰጠቱን ምንጮች ጨምረው ገልጸዋል። በሰሜን ወሎ በሀብሩ ወረዳ ጊራና በተባለች ከተማ የአህባሽ ሊቀመንበር የነበረው አብዱ ሲራጅ የደሞዝ እገዳ እንደተደረገበት የፍትህ ምንጮች ገለጹ። ምንጮቹ እንደገለጹት ለደሞዙ መታገድ ዋነኛ ምክንያት ወሃብያዎች ጋር ትውላለህ በወሃቢያዎች ላይ መለሳለስ ታበዛለህ በሚል እንደሆነ ታውቋል። አብዱ ሲራጅ በበኩሉ ከሙስሊሞች ጋር አብሬ ውላለሁ፣ ሰግዳለው ከዚህ ውጭ ተለሳልሰሃል፣ አብረቱ ትውላለህ ብሎ ደሞዝ ማገድ በጣም አስገራሚ ነገር እንደሆነና አንድ ሙስሊም የሆነ ሰውን እንዴት ከሙስሊሞች ጋር ታይታል ተብሎ ደሞዝ እስከ መቀጣት መድረሱ በጣም አስደንጋጭ እንደሆነበት የፍትህ ምንጮች ዘግበዋል። በሌላ ዜናም በዛው ጊራና ከተማ ውስጥ ያሉ ወደ 60 የሚጠጉ ሙስሊሞች ስም ዝርዝር ወደ ወረዳው መላኩ የታወቀ ሲሆን በከተማይቱ የሚኖሩ ወጣቶችንም ወሃብያ ናቸው ብለው በመሰረት ለማሰር ጥረት እየተደረገ እንደሚገኝ ታውቋል። ይሁን እንጂ ይህን የሰሙ ወጣቶች ያለነው በሀቅ ላይ እስከሆነ ድረስ አይደለም እስር ሌላም ቢመጣ የምንፈራበት ምክንያት የለም ሲሉ ተደምጠዋል። በከተማው የሚገኙ የአህባሻ ቀንቃኞች በአለቆቻቸው ለመወደድ በሚል ያገኙትን ስም ሁሉ በቂን በቀል ዋህብያ ነው እያሉ እንደሚያስተላልፉና ህብረተሰቡን በዚህ የተነሳ ከፍተኛ ስጋት ውስጥ እንዳሉ ምንጮቻችን ለፍትህ ገልጸዋል። በመጨረሻም በሻሸመኔ ከሚገኙ ታላላቅና ብርቅዬ አሊሞቻችን መካከል አንዱ የሆኑት ሼህ ሁሴን ወይጌ ትላንት ጁማ የሞቱ ሲሆን በቀብር ስነ ስርዓቱ ላይ የተገኝተው የነበሩ በርካታ ሙስሊሞች ተቃውሞ አድርገዋል። ህዝበ ሙስሊሙ የመፍትሄ አፈላላጊ ኮሚቴዎቹን ስም እየጠራ ተክቢራ በማድረግ ተቃውሞ የተደረገ ሲሆን የተለያዩ መፈክሮችም አሰምተዋል። ከመፈክሮች መካከል አህባሽን ተከትለን አንሰግድም፣ የታሰሩ ይፈቱ፣ መጅሊስ አይወክለንምና ሌሎችም መፈክሮች ተደምጠዋል። በተያያዘ ዜና ትላንት ጁማ በዲላ ከተማ በርካታ የተቃውሞ በራሪ ወረቀቶች እንደተበተኑ ታውቋል። ወገን ሆይ ፍረዱን በሚል ርዕስ የተዘጋጀው pamphlet የሙስሊሙን ሰላማዊ ትግልና ጥያቄዎች ከማብራራቱን ባሻገር መንግስት እየነዛ ካለው ያሰጥ ፕሮፓጋንዳ ሙስሊሙም ሆነ ክርስቲያኑ እንዲጠነቀቅና በጋራ እንዲከላከል የሚጠይቅ እንደሆነ ምንጮች ዘግበዋል። አድማጮቻችን ለዛሬ የያዝናቸው ዜናዎች የስካሁኖቹ ነበሩ። ባለፈው ሳምንት ዜናችን ላይ በ editing ስህተት በድምጽ ተቃውሞ ከተደረገባቸው ከተሞች ውስጥ ሀረር ተጠቅሶ ነበር። ሆኖም ባለፈው ሳምንት ሀረር ላይ በድምጽ የተደረገ ተቃውሞ አልነበረም። በተፈጠረው ስህተት ለአድማጮቻችን ይቅርታ እንጠይቃለን። ከዚህ በተጨማሪ አቶ ኪያር ሪያድ ላይ ያደረጉት ውይይት ተቀርጾ ደርሶናል። ውይይቱ ከሁለት ሰዓት በላይ ሲሆን ውይይቱን ቀድተው ለላኩልን ለሪያድ ሙስሊሞች ምስጋና እናቀርባለን። ሆኖም የተቀዳው ድምጽ ጥራቱ ዝቅተኛ ስለሆነ ሙሉ በሙሉ ልንለቀው አልቻልንም። ቢሆንም ግን ትንሽ ደቂቃዎች ከውይይቱ የተወሰዱ ፕሮግራማችን መጨረሻ ላይ እናቀርብላችኋለን። የሪያድ ሙስሊሞች እንደሰሩት የመጅሊሶችንና የአህባሾችን ስራ እየተከታተልን እንድናጋለጥ እንጠይቃቸዋለን። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። በትውልድ ቀያችን ሰላምን ተነፍገን በኖርንባት ምድር ባይተዋር ተደርገን አንደበት አለፈን ፍትህ ስንጠማ በጠላቶች ተንኮል ልባችን ሲደማ አንደበት አለፈን ፍትህ ስንጠማ። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። እንደሚታወቀው አምባገነን መሪዎች በሰላማዊ ሰልፈኞች ላይ ከሚያደርጓቸው እርምጃዎች ውስጥ ግርግርና ሁከት በመፍጠር በህዝቡ ላይ ጉዳት ማድረስ ነው። አብዛኛውን ጊዜ ግርግርና ሁከት ሲፈጠር ብዙ ሰው ስለሚሯሯጥና መደናገጥ ስለሚፈጥር ብዙ ችግሮች ይከሰታሉ። በእኛ ሰላማዊ ትግል ሂደት ላይ ነገ የሚገጥመን ነገር አይታወቅምና ፖሊሶች ወይም ፌዴራሎች ሁከት ቢያስነሱ ምን ማድረግ እንዳለብን አጥር ያለች ማብራሪያ አዘጋጅተንላችኋል። አብረን እንከታተለው። የተከበራችሁ ውድ ኢትዮጵያን ሙስሊሞች ቃላችሁን ጠብቃችሁ በትግል ሂደት ላይ ያላችሁ ሰላማዊ ታጋዮች አስለቃሽ ጭስ ቢተኮስ ማድረግ የሚኖርብንን ነገሮች ተወያይተን ነበር። ዛሬ ደግሞ በሰላማዊ የድምጻችን ይሰማ ተቃውሞ ሂደት ላይ ግርግር ቢፈጠር መውሰድ የሚገባንን አበይት ሁኔታዎች እናወሳለን። አምባገነኖች ነፍጥ ካነገበ በመሳሪያ ኃይል ከሚመጣ ታጋይ ይልቅ በሰላማዊ ሁኔታ ድምፁን የሚያሰማውን ጭቁን ህዝብ የበለጠ ይፈሩታል። የሰላሙንም ሂደት ለማደፍረስ በዋነኝነት የጫካ ህግ በመጠቀም በተቃውሞ ሂደት ላይ ግርግር፣ ትርምስና አንዳች ደም የሚያፋስስ ቅጽበት ካገኙ ጮቤ ይረግጣሉ። ጉዳዩንም በማፋፋም ለፕሮፓጋንዳቸው ማጣፈጫ ቅመም ያደርጉታል። ለመሰሪ አገዛዙ የሚፈጠሩትን ግርግር ለመመከት ዋና ዋና የሚባሉትን ቅድመ ሁኔታዎች በመዘርዘር ክትባት ሰጠንበት እናልፋለን። የሚገርመው ነገር ግርግር ሲፈጠር ብዙ ጉዳት የሚደርሰው እርስ በእርስ በመረጋገጥና በሌሎች ድንጋጤ ወለድ እርምጃዎች እንጂ ከጠላት በሚወሰድ እርምጃ አይደለም። ስለዚህ ተከታዮቹን የጥንቃቄ ነጥቦች በደንብ በማስተዋልና ተግባር ላይ ማዋል ወሳኝ ነው። አንደኛ የሚፈጠረው ግርግር ሁሌም ሊፈጠር እንደሚችልና አዲስ ነገር እንዳልሆነ በመገመት እንዲሁም ራስን አሳምኖ ወደ ሰላማዊ ተቃውሞ መግባት። የምናደርገው ተቃውሞ ለሃይማኖታችን ያለንን ቀናኒነት ለማሳየት በሀገራችን ህገ መንግስቱን ጨምሮ ሁሉም ህጎች ተከብሮ ለማየት ስለምንሻ እንዲሁም የሰው ልጆች መብት በሀገራችን ተከብሮ ማየት ስለምንፈልግ መሆኑን ደጋግሞ ማሰብ ያስፈልጋል። እነዚህን የተቃውሟችን ዓላማዎች በሚዘጋጁ ሰላማዊ ተቃውሞዎች ላይ ስንሳተፍ ልበ ሙሉነትና በራስ መተማመን እንዲኖረንና እንዲሰማን ሊያደርጉ ይገባል። ሁለተኛ ወሳኝ ቅድመ ሁኔታዎችን መተግበር፣ ለምሳሌ የአሚርን ትዕዛዝ ማክበር፣ ይህም ሲባል በተቃውሞ ወቅት ከታዘዙ መፈክሮች ውጪ አለማለት፣ የሚሉም ካሉ ከአሚሮች የታዘዘውን ብቻ እንዲሉ ማስታወስ የተቃውሞ ጊዜ ከተባለው ደቂቃዎች በላይ እንዳይረዝም ከፍተኛ ጥንቃቄ ማድረግ፣ በአካባቢው ካሉ የጸጥታ አካላት ጋር ሰላም ለመፍጠርና ተባባሪ ለመሆን መሞከር፣ ቢቻል ጥያቄያችንን አስረድቶ የተቃውሟችን ተባባሪ እንዲሆኑ ማድረግ፣ ከነሱ ጋርም ምንም አይነት ጸብ እንደሌለን መናገር። ሶስተኛ ግርግሩ እንደተፈጠረ ፍጹም መረጋጋትና ጉዳዩን በሰከነ አእምሮ ማየት፣ ቀጣይ ለምንወስዳቸው እርምጃዎች ብልሃት በተሞላበት መልኩ ማሰብ በዋነኝነት ግለሰባዊ እርምጃዎችን ከመውሰድ ይልቅ እዚያው በቡድን ምን እናድርግ ብሎ መመካከር፣ ምንም አይነት ነገር ቢከሰት ግለሰባዊና ስሜታዊነት የታከለበት እርምጃ ከመውሰድ መቆጠብ፣ የጠላትን አመጣጥ አውቆ ሰላማዊ አጸፋ ብቻ መስጠት። አራተኛ በግርግሩ ወቅት ባለፈው ሳምንት እንደተገለጸው ፖሊሶች የመጀመሪያ የሚያደርጉት አስለቃሽ ጭስ መተኮስ ነው። አስለቃሽ ጭስ ከግርግሩና ድንጋጤው ጋር ተዳምሮ የሚፈጥረው ጉዳት ካልሆነ በስተቀር የጭሱ ጉዳት የከፋ አይደለም። ይህን ለመከላከል በዋነኝነት የሎሚ ጭማቂ ወይም ለብ ባለና ጨው ባለው ውሃ የተነከረ ጨርቅ ወይም ፎጣ ይዞ መምጣት ወሳኝ ነው። በተጨማሪም የመጀመሪያ እርዳታ መስጫዎች ፋሻ፣ አልኮል፣ ኮምጣጤ ወይም የሎሚ ጭማቂ በነፍስ ወከፍ ይዞ መምጣት ወይም በአቅራቢያ እንዲኖር ማድረግ ወሳኝ ነው። አምስተኛ የሚመጣውን ድብደባና እስራት ለመቀበል ዝግጁ ሆኖ መሄድ ከፖሊሶች ወይም ከፌዴራሎች በኩል የሚመጣ ህገወጥ ድብደባን ለመቀበል ዝግጁ ሆነን ከሄድን ፌዴራሎች በሚያደርጉት ድብደባ አንደናገጥም። ሰላም አደፍራሽ ኃይሎች አስለቃሽ ጭስ ከመተኮስ አልፈው ሰላማዊውን ህዝብ በዱላ መማታት ሊጀምሩ ይችላሉ። በዚህ ጊዜ ዱላውን ፈርቶ ወደ ኋላ ከመሸሽ ጥንቃቄ ልናደርግ ይገባል። እኛ ወደ ኋላ ስንሸሽ ሌሎች ወንድሞቻችንን እያጋፈጥን መሆኑን መዘንጋት የለብንም። ስለዚህ ዱላውን በጋራ ለመቀበል ጥረት ማድረግ እንጂ ለመሸሽ መሞከር የለብንም። በዚህ ጊዜ ከፊት ያሉ ወንድሞች በጣም እንዳይጎዱ መተካካት ያስፈልጋል። ከፊት ያሉት ወንድሞች ወደ ኋላ ተሸጋሽገው ከኋላ ያሉት ወደፊት ሆነው ዱላውን ለመመከት ወደፊት መምጣት ይኖርባቸዋል። በዚህ መልኩ የሚመጣብንን ችግር በአንድነትና በጋራ መመከት ይኖርብናል። ወደ ኋላ በመሸሽና በመበታተን ለጠላቶቻችን በር መክፈት የለብንም። ስድስተኛ በግርግር ወቅት ተጋላጭ ለሚሆኑ ሴቶችና ሕፃናቶች እንዲሁም ለአዛውንቶችና ለአካል ጉዳተኞች ቅድሚያ መስጠት። ሰባተኛ ጉዳት የሚደርስባቸው ወገኖች ካሉ ለነሱ አፋጣኝ እርዳታ መለገስ። ስምንተኛ ረሱላችን ሰለላሁ ዐለይሂ ወሰለም በጭንቀት በግርግርና ከጠላት ጋር በሚጋፈጡበት ወቅት የሚቀሩትን ቁርአን አያ የሚያደርጉትን ዱዓ በማሐፈዝ ተግባራዊ ማድረግ። በተጨማሪም መደብደብና መቁሰል ዛሬ የተጀመረ ሳይሆን ከጥንት ጀምሮ ሲወርድ ሲዋረድ የመጣ ነቢያቶች ሳይቀሩ የተፈተኑበት ጉዳይ መሆኑን አውቀን ሰብርን እናደርግ ይገባል እንላለን። በዚህ ላይ ደግመን ደጋግመን የምናስታውሳችሁ ነገር ቢኖር ግርግር ቢፈጠር በጭራሽ መደናገጥ እንደሌለብንና እዚያው ባለንበት ፍጹም በተረጋጋ መንፈስ አስፈላጊውን አማራጭ መውሰድ ይኖርብናል። በመጨረሻም ሳይጠቀስ ማለፍ የሌለበት ነገር በተቃውሞ ላይ የሚደርስብንን እንግልትና ድብደባ ከአላህ ስብሓንሁ ወተዓላ ላቅ ያለ ምንዳ እንደሚያስከፍል ማስታወስ ነው። አንድ አማኝ አይደለም በዱላ ተመቶ እሾህ እንኳ ቢወጋው በዚች እሾህ በተወጋበት አላሁ ስብሓንሁ ወተዓላ ምንዳውን ይከፍለዋል። ስለዚህ በተቃውሞ ላይ በጣም የተጎዳ ካለ በአላህ ፍቃድ በጣም ብዙ ምንዳ እንደሚያገኝ ጥርጥር የለውም። ይህ ብቻ ሳይሆን አላሁ ስብሓንሁ ወተዓላ ወንጀሉንም ይመረለታል። አላሁ ስብሓነሁ ወተዓላ በሶብርና በጽናት ከሚታገሉት ያድርገን እያልን የዛሬውን ፕሮግራማችንን በዚሁ እንቋጫለን። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። መልካም ስራ ሰንቀን ለጀነታችን ወጋ ባዳ ውስሪ ይስራ አይቀርም ሳይነጋ በብሔራችን በኢትዮጵያዊነታችን በቀዳማይ ስደት በአኩሪ ታሪካችን በዚህ ላይ በነጃሽ ተዘግቷል ገድላችን ለሰላም ለፍትህ ተጠምቷል ልባችን። በሀገራችን ላይ የሚደረገው ጭቆና እየጨመረ በመጣ ቁጥር ከሀገር ቤት ሸሽተው ወደ ውጭ ሀገር የሚወጡት የሙስሊሞች ቁጥር እየጨመረ መጥቷል። ይህ ከሀገር መውጣታቸው በተለያየ አቅጣጫ ስናየው አላስፈላጊ መሆኑን እንገነዘባለን። እዚሁ ሀገር ቤት ሆነው ታግለው የሚያታግሉ መሆን አለባቸው እንጂ ድብደባና ስራት ፈርተው ከሀገር መውጣት አለባቸው ብለን አናምንም። በዚህ ላይ አንድ ወንድማችን ከሀገር ጥሎ ሊወጣ ሲል እህቱ አግኝተው ከሷ ጋር ያደረጉትን ቃለ ምልልስ እንደሚከተለው እናቀርብላችኋለን። ምን ሆነሽ ነው እቴ እንዲህ ያደረገሽ? ምንስ አጋጥሞሽ ነው የጠቆረው ፊትሽ? ንገሪኝ እህቴ፣ ምን ችግር ገጠመሽ? አይነሽም ባዝሏል። ሁኔታሽ ያስፈራል፣ ገጽታሽ ያረዳል፣ ኩስትሪያሽ ይገፋል። ንገሪኝ እህቴ፣ ምን ችግር ገጥሞሻል? እሁን ይሁን እንዴ የምሰማው ወሬ? አላህ ማያርገው አያርቀው ለፍሬ። እንዲህማ አስብን። በእርግጥም ወንድሜ ውሸት ተናስቶ እንጂ አውርቶ ታዳሚ ምሰማው እውነት ነው። ሀገር ልትለቅ ነው ትግሩን አቋርጠ ሽሽቱን መረጥከው። እጅህን አነሳ ሁሉ ነገር ተክቶ ቃለን አፈረስክ መቋቋም አቅቶ። ጠላት በእስላም ላይ መጥቶ ተበራክቶ፣ ዲናችን ሲጣራ ልናድነው ሽቱ የሀገር ያለ ሲል አብልቶ ተጣርቶ፣ ይህን ሽሽት ገባ ይህን ፍርሃት ነካ ወገንህ ተርትቶ እኔ ምን አጠፋው ለዲኔ ታገልኩኝ፣ ተመታው፣ ተገረፍኩ፣ አሳሬን በላሁኝ፣ ታሰርኩ፣ ተደበደብኩ በጭካኔ ጅራፍ ሁሉ ወረደብኝ ከአፍ እስከ ገደፍ እንዴት ፈረድሽብኝ? ይሄን ያህል ሆኜ ችዬው ተቋቁሜ እስካሁን ጨክኝ ፈርሜ መውጣቴን ከስር መፈታቴን በደንብ ታውቂያለሽ። ባይናቸው ከገባው ይደፉኛልና አንቺም ትረጃለሽ። እና ይህን ያህል ምን ልሆን እህቴ? ሰራው በአቅሜ ፍዳውን ቀመስኩኝ ተንቆ ሰውነቴ በግፋቸው ብዛት እንዲጠላ ሆኖ ጭራሽ ወንድነቴ ልስደድ ይቅርብኝ ጨምሯል ብሶቴ። እስር መግባት ስን ምን ማውቃለሁ ስቃይህን አይቼው ከልብ ያዝኛለሁ። ህመሟ መባሱን ባንተ ምክንያት አስታውስኩ እናቴ በሐሳብ መቅሰሟን በእንባ ማደሯን አይቻለሁ ሁሉ እና እያወቅሽው ምን እንደተፈጠረ ዛሬ እንደ አዲስ ሁኔታሽ ከረረ ማታውቂው ይመስል ግፍን መሸከሜ እስኪ አታስታውሽኝ አታንሺው ህመሜ ይለፍ እኔም ልሂድ ይሳካልኝ ህልሜ ነስሩ የአላህ ነው እሱ ያመጣዋል ዳግም በአገራችን በአንድ ያኖረናል እህቴ ፈገግ በይ ሸኝኝ ልሂድኔ ይቅናኝ ይሳካልኝ ይረፍልኝ ጎኔ ማየት ትችላለህ። ጨርቂውን መንገድ ጥሩ እንዲገጥም እንዲሳካ ህልም ቻው በይኝ አትበለኝ፣ ዝም ብለህ ተለየኝ። ልሄድ ነው እያልከኝ እንዳታሳዝነኝ። በመሄድ አዘንኩ ልብህ በመቁረጡ ከወዲያኛው ህይወት ዱንያ መብለጡ ጀግና ወንድም አለኝ እያልኩኝ ሳወራ ልብህ መነሳቱ አዘንኩብህ በቃ በምትሰራው ስራ እስላምን ሊያጠፉ ሴራ ሲሸርቡ በአንድ ተሰብስቦ ተንኮል ሲያደቡ ወገን ደራሻቱ ለምቶ ሲሰዋ አካሉን ሲጎድል ሲቀም ሲግጽዋ መስጊዶች ሲረክሱ በማንም ወንበዴ ሲሆኑ መፈንጫ እንዴት ሽሽት ሆነ? እንዴት መሄድ ሆነ ያንተ ሰው ምርጫ? ኮሚቴዎች ታስረው በግፍ ሲማቅቁ በስቃይ ሲኖሩ በግፍ ሲዘፈቁ እንዴት አስቻለው ያንተ ልብ መራቁ? ሰዎች አዋርደውን ሂጃቤን ሲገፉ ከትምህርት ሊያስቀሩኝ ላይ ታች ሲከንፉ እንዴት ልብ አስቻለው ጥሎ ለማለፉ ቁርአን እንዳንቀራ ሰበቦች ሲፈጥሩ በእኛ ላይ ሲያሴሩ ማይም ሊያደርጉን እኛ እንዲቀይሩ ሁሉን አመቻችተው መንገድ እየመሩ ህዝቡን ሊያከፉ እንዴት መሄድ መረጥ ከክፋትን ሲሰሩ ልታው እንዴት ቻለ ትውልድ ሲቀይሩ አለኝ ብዬ ነበር ጀግና የሚሰኝ ወንድ ጠላትን ዘራሪ ዛሬ ግን አወኩ ቆንኩኝ ባንሳፋሪ ሂድ በቃ ወንድሜ ይቅናልህ መንገዱ ጠንክሬ በርትቼ እኔ ከሴትም ከወንዱ ማንንም አልፈራም የሱመኛ ልጅ ነኝ ማንንም አለምን ጠባቂ አላህ አለኝ በጽናት ቆማለሁ ዲኔን ለማስከበር ለመዋለው መንገድም አልቀይርም። ቁስቋላ በመስልም ብከሳም ብጠቁ ልቤ ግን ጠንክሯል፣ ለማንም አይበገር። ዲኔ ህይወቴ ነው ለኔ ለመኖሬ ይዞራል በውስጤ ሆኖ በደም ስሬ። ከምንም በላይ ነው እስላም ሃይማኖቴ፣ እሰዋለታለሁ ይህ ነው ምኞቴ። ሂድ ያሰብክበት ዱንያን አሳደድ፣ ቅርም አልልህም አልልህም በግድ እጠብቀዋለሁ ማንንም ሳልጠብቅ ካለውበት አቋም ሳልል እንኳን ፈቀቅ አለብኝ አደራ የአያት ቅድመ አያት በክብር የሰጡኝ ሁሉን ችግር ችለው ታግሰው አሳልፈው ለኔ ያስረከቡኝ አለብኝ አደራ በስቃይ ያለፉት የተፋለሙለት ቀልጠው የበሩበት ደም የፈሰሱት የተገደሉለት ይህን አማና እጠብቀዋለሁ እስካለሁ በህይወት ኢስላምን አዋርጄ ወዴትም አልሄድም ማንንም ፈርቼ እጋፈጠዋለሁ ሁሉን ነገር ችዬ በሰብር በርትቼ አንተ ሄድክ ብዬ ተስፋዬን አልቆርጥም የአላህን ችሎታ ለማንም አልሰጥም በቃ ተይ በቃ ቁስሌን አታድሚው በምትናገሪው ሆዴን አታብሹ። አስበው ወንድሜ፣ የእስላምን ጥሪ ጆሮ ዳባ ብለ ከአኺራ ይልቅ ለዱንያ ሐስበ መሄድን መረጥከው አገርን ጥለ ወገንን ትተ እኛም ነገ አለን ዲኑን የሚረከቡን ልጆቻችን ናቸው እስላምን የሚቀበሉ እንዲህ የተዋርዶ ነው የምናስረክባቸው ተንቆ ተደፎ ለነሱ እንስጣቸው ሲከፋፍሉን ዝም ስንበላቸው ተነሳ ወንድሜ በደሎችን ቻለው ለጠላት መልስ የተረከብነውን ጠብቀን እንሂድ። ቃል ኃይል ለወጥ አደራው የአላህ ነው፣ የዓለማት ጌታ፣ የመድፉ መሪ። እንቁም፣ በአንድነት ጠላትን እናጥቃ፣ አባል። በሀገራችን ሆነን ሁሉን ተቋቁመን በአንድነት እንጓዝ። አሸናፊ እንድንሆን የአላህን ገመድ አጥብቀን እንያዝ። ወንድሜ ሆይ ጠንክር፣ ካለህበት ንቃ፣ ቃል ኪዳንህን አድስ። የያዝከውን ሐሳብ ትተህ ሐሳቤ ላይ ድረስ። በፍቅር ተዋደን ወደፊት እንገስግስ። ጠንክረን ተጋፍጠን የድል ጫፍ እንድረስ። ሐሳብህን ስጠኝ፣ ደስታዬ ይመለስ፣ በወኔ ያክመኝ፣ ህመሜ ይፈወስ። ሰማሁሽ ሰማሁሽ እህቴ፣ ቃልሽ አሳሰረኝ፣ ቃላትን አስጠፋብኝ። እንደ አዲስ ወለድሽኝ፣ እልህ ጨመርሽብኝ። የለም የሚያቆመኝ ማንም አይመልሰኝ ድሉ እስኪመጣ። ቆርጫለሁ እኔ ዲኔን ላስከብረው የመጣው ቢመጣ ተአምር ነው በቃ መመለሴን እንጃ። በዳይን ሳልመልስ የለኝም መብረጃ ወስኛለሁ በቃ ዲኔን ለመጠበቅ ቆሜ አስከብሬ የበላይ እንዲሆን እስላምን አኑሬ እኔ ተቀብሬ ለእናት ለአባታችን ሁሉን አስረጃቸው ዲኑን ለማስከበር ቆርጧል በያቸው እናቴ ጠንክሬ ማሰቡ ይቅርብሽ በዱዓ በርቺልኝ ይሰብሰብ ሐሳብሽ አባቴ ጀግና አርገኝ መርቀህም ላከኝ ዲኔን አስከባሪ መሆኔን አብስረኝ እናቴን ጠብቃት ጀነት ያገናኝ እህቴ አፍበኝ እስካሁን መቆየቴ ይሄው እምላለሁ ኢስላም ሳይከበር ላልመለስ ቤት መስጂድን ሳላጠራ የለም ምንነቴ ክብርሽን ካልመለስክ ይቅር ወንድነቴ በጣም ኮራሁበት ተመልሰህ ሳይ በሄድክበት ሁሉ አላህ ይከተል እርዳታውን ይስጥ አውፉ ብያለሁ አንተም ከጮህኩበት አይራቅኝ ይቅርታ እኔም ቃሌን አደስኩ ምንም ሳይበግረኝ ጠላትን ልጋፈጥ ወኔ ብርታት ሆንከኝ ምን አይነት ወንድም ነህ ምክር የምትሰማ ጀግና አጀጋኝ ጠላት የምታደማ ሀሴት ሞላው ልቤን ኮራው ባንተ ስራ ታግሰ አሳልፍ ችግርን መከራ ጽናቱን ይኑረ ቃልህን አደራ ሽልማት አለና ከወዲያኛው ህይወት ነገ በአኺራ ተሰለፍኩኝ ለትግል ነፃነት ድልን ልቀዳጀው ወይም ሸሂድነት ስሜን ቀይሩልኝ ዘማች በሉኝ በቃ ለእምነቴ ቆምኩ የዲኑ ጠበቃ! አሁን ቀጥሎ የምናቀርብላችሁ በፍትህ ሬዲዮ IT ክፍል ስለ data security ወይም መረጃዎችን እንዴት አድርገን በጥንቃቄ መያዝ እንደምንችልና መረጃዎቻችንን በሌላ ሰው እንዳይታይብን እንዴት ማድረግ እንደምንችል ያዘጋጁትን አጭር ማብራሪያ ነው። በኮምፒውተራችን ላይ ያሉ መረጃዎችን በጥንቃቄ መያዝ ሁላችንንም ስለሚመለከተን በጥሞና እንድንከታተለው እንጋብዛችኋለን። እንደሚከተለው ይቀርባል። በዛሬው ፕሮግራማችን data security ወይም መረጃዎችን ጥብቅ በሆነ መልኩ መያዝ በሚለው ላይ የተወሰነ ነገር እንላችኋለን። ዛሬ ይህን ርዕስ የመረጥንበት ምክንያት በትግላችን ሂደት ውስጥ ለታሪክ መቀመጥ ያለባቸው በርካታ ቪዲዮዎች እና ፎቶዎች ቢኖሩም መንግስት በአምባገነንነት በሚያደርገው ማሸማቀቅ እና ድብደባ በኮምፒውተራችን እና በሞባይላችን ላይ ያሉትን መረጃዎች ለጥንቃቄ እየተባለ ስለሚሰረዙ ለታሪክ መቀመጥ ያለባቸው ፎቶዎች እና ቪዲዮዎች የሚፈለገውን ያክል እየተገኘ ስላልሆኑ ነው። ይህንንም ችግር በተወሰነ መልኩ ለማቃለል በኮምፒውተራችን ላይ መረጃዎችን እንዴት በጥንቃቄ መያዝ እንደሚቻል በትንሹ እናካፍላችኋለን። መረጃዎችን በጥንቃቄ ለመያዝ ያመች ዘንድ የመጀመሪያ ደረጃ የሚሆነው መረጃዎችን በአንድ ሰብስቦ ማስቀመጥ organized ማድረግ ወይንም መረጃዎችን በ desktop ላይ በሌላ ቦታ አለማዝረክረክ ነው። እንደ መረጃው አይነት እየከፋፈልን አዲስ folder እየፈጠረን በ folder ውስጥ ማስቀመጥ አለብን። ለምሳሌ የፍትህ ሬዲዮ ኦዲዮን ለማስቀመጥ አንድ ራሱን የቻለ folder ከፍተን በዚያ folder ውስጥ ማስቀመጥ እንዲሁም ፎቶዎችን እና ነሽዳዎችን ለማስቀመጥ አዲስ folder ከፍተን በዚህ ለነሽዳ ብለን በከፈትነው folder ውስጥ ማስቀመጥ። ለእያንዳንዱ የመረጃ አይነት በ folder በ folder ካደረግን በኋላ ሁሉንም ወቅታዊ መረጃዎች በአንድ folder ውስጥ በማስገባት ሁሉንም ወቅታዊ መረጃዎች በአንድ folder ውስጥ እንዲሆኑ ማድረግ ለጥንቃቄ የመጀመሪያ ደረጃ ነው። ይህ ማለት ወቅታዊ ጉዳዮች ጋር ተያያዥነት ያላቸው መረጃዎች ሁሉ በአንድ folder ውስጥ እናገኛቸዋለን ማለት ነው። ከዚህ folder ውጪ ያሉ መረጃዎች ካሉ ወደ folder ኡ ማስገባት አለብን። ወቅታዊ መረጃዎችን በአንድ folder ውስጥ ማድረግ የሚኖረው ጥቅም አንደኛ መረጃዎቹ የተዝረከረኩ ስላልሆኑ መረጃዎቹን ሌላ ሰው በቀላሉ ሊያያቸው አይችልም። እንዲሁም በድንገት ኮምፒውተራችን ይፈተሽ ቢባል በአንድ folder ውስጥ ከሆኑ በቀላሉ ወዲያውኑ መሰረዝ ወይንም መደበቅ እንችላለን። በየቦታው የተበታተነ ከሆነ ግን አንዱን ብንሰርዝ እንኳን ሌላ ቦታ ሳይሰረዝ የቀረ ነገር ካለ በዚያ ችግር ሊፈጥሩብን ይችላሉ። ወቅታዊ መረጃዎችን በአንድ folder ካደረግን በኋላ መረጃውን በሌላ ሰው እንዳይታይ ወይም እንዳይከፈት ለማድረግ በርካታ አማራጮች አሉ። ከነዚህም ውስጥ ለዛሬ ሁለቱን እናያለን። አንደኛ folder lock ለማድረግ ማለትም ፋይልን ለመቆለፍ ከሚያገለግሉ ሶፍትዌሮች ከኢንተርኔት download በማድረግ ወቅታዊ መረጃዎችን የያዘውን folder መቆለፍ እንችላለን። ይህን ሶፍትዌር download አድርገን መረጃውን ከቆለፍንበት በኋላ folder ኡ ሙሉ በሙሉ ይደበቃል። ያ ማለት በዚህ folder ውስጥ ያሉ መረጃዎች ሁሉ ሙሉ በሙሉ ይደበቃሉ ማለት ነው። መረጃ ይደበቃል ስንል ለምሳሌ ወቅታዊ መረጃዎችን የያዘው folder desktop ላይ ከነበረ ከቆለፍነው በኋላ ከዴስክቶፕ ላይ አይታይም፣ ይጠፋል። መረጃውን ለማየት ከፈለግን ሶፍትዌሩን በመጠቀም መረጃውን ማግኘት ይቻላል። ያለ ሶፍትዌሩ ግን የተደበቀውን መረጃ ማግኘት አይቻልም። ሶፍትዌሩን ለመጠቀም የራሱ password የሆነ ስላለው የሶፍትዌሩን password ከሚያውቀው ሰው ውጭ የተደበቁ መረጃዎችን ማየት አይቻልም። መረጃዎችን ለመደበቅ የሚያገለግል ሶፍትዌር ለሌላችሁ በፌስቡክ ገጻችን share እናደርግላችኋለን። ሁለተኛ ሰቨን የሚባል ሶፍትዌር በመጠቀም መረጃዎችን በ password መቆለፍ ነው። ከላይ ያየነው folder lock ለማድረግ የሚጠቅሙ ሶፍትዌሮች መረጃውን ሙሉ በሙሉ እንዳይታይ ይደብቃሉ። ይህኛው ሶፍትዌር ግን መረጃውን ሙሉ በሙሉ እንዲደብቅ አያደርግም። ይህ የሚያደርገው መረጃውን ለመክፈት ሲሞክር password እንዲጠይቅ ማድረግ ነው። ይህ ማለት ለምሳሌ የሆነ ቪዲዮ በሰብን ዚፕ ከተቆለፈ ቪዲዮውን ለመክፈት ስንሞክር password እንድናስገባ ይጠይቀናል። ትክክለኛውን password ካላስገባን ቪዲዮ አይከፈትም ማለት ነው። ስለዚህ መረጃዎችን ያልሆነ ሰው እንዳያይብን ለመጠንቀቅ ከሁለት አንዱን አማራጭ መውሰድ እንችላለን። ሙሉ በሙሉ መረጃዎች እንዲደበቁ በማድረግ ወይንም መረጃዎችን ለመክፈት ሲሞክሩ password እንዲጠይቅ በማድረግ መረጃዎቻችንን በሌላ ሰው እንዳይታዩ ማድረግ እንችላለን። ከዚህ ጋር በተያያዘ የማንፈልጋቸውን መረጃዎች በምንሰርዝበት ጊዜ delete ብቻ ማለት የለብንም። ሌሊት ብቻ ብለን የሰረዝነው መረጃ recycle bin ውስጥ ማለትም በኮምፒውተራችን ቆሻሻ ማጠራቀሚያ ውስጥ ስለሚገኝ የተሰረዙትን መረጃዎች ማየት የፈለገ ሰው እዚህ ቆሻሻ ማጠራቀሚያ ውስጥ በቀላሉ ሊያገኛቸው ይችላል። ስለዚህ ሙሉ በሙሉ ለመሰረዝ ማለትም ከቆሻሻ ማጠራቀሚያ ውስጥ እንዳይገኝ አድርገን ለመሰረዝ ከ keyboard shift plus delete በማድረግ መሰረዝ አለብን። shift plus delete አድርገን ከሰረዝነው የሰረዝነው መረጃ ሙሉ በሙሉ ስለሚጠፋ ሌላ ሰው አያገኘውም። ከዚህ በተጨማሪ ኮምፒውተራችን ላይ የሆነ ነገር እየሰራን ሰው ቢመጣብን፣ ለምሳሌ ፌስቡክ እየተጠቀምን ሰው ቢመጣብን እና account ኣችንን እንዳያይብን ከፈለግን ወይንም የሆነ ቪዲዮ እያየን ሰው ከመጣብን እና ቪዲዮን እንዳያይብን ከፈለግን ያለን አማራጭ ፌስቡክ ወይም ቪዲዮን ቶሎ መዝጋት ወይንም minimize ማድረግ ነው። በዚህ ጊዜ በ mouse minimize ለማድረግ የምንሞክር ከሆነ እኛ mouse ኡን አንቀሳቅሰን minimize እስክናደርግ ድረስ ሰውየው ቶሎ ከጎናችን ደርሶ ቪዲዮውን ሊያይብን ይችላል። ለዚህ ጥሩ መፍትሄ የሚሆነው minimize ለማድረግ ከ keyboard shortcut መጠቀም ነው። mouse አንቀሳቅሶ ይሁን ነገር ከማድረግ ከ keyboard ላይ letter ኦቹን በመጫን የሚፈለገውን ነገር ቶሎ ማድረግ ይቻላል። ለምሳሌ Microsoft Word file በ mouse በመጠቀም save ለማድረግ ፋይል የሚለውን ላይ click ካደረግን በኋላ save የሚለውን እንጫናለን። በዚህ ጊዜ የተወሰነ ጊዜ ማጥፋታችን አይቀርም። keyboard shortcut የምንጠቀም ከሆነ ግን በቀላሉ control plus S በመጫን ወዲያውኑ save እናደርጋለን። በተመሳሳይ የከፈትነውን ቪዲዮ ወይንም ፌስቡክ ማንኛውንም ነገር ቶሎ ለመዝጋት ከ keyboard window button plus D በመጫን ማለትም የባንዲራ ምልክት ያለበትንና letter D ን በመጫን የከፈትነውን ነገር ቶሎ minimize ማድረግ እንችላለን። በመጨረሻም ልንላችሁ የምንፈልገው ነገር ከልክ በላይ በሆነ ስጋት ማለትም ይሄ መረጃ ኮምፒውተር ላይ ቢገኝ በማለት መረጃዎችን በአግባቡ ከመያዝ ይልቅ መረጃዎችን በመሰረዝ ለትውልድ ሊተላለፉ የሚገባቸውን መረጃዎች በከንቱ ማስቀረት የለባችሁም እንላለን። መረጃዎችን እንዴት ሴኩር ጥብቅ በሆነ መንገድ ማስቀመጥ እንደምንችል በመማር መረጃዎችን ለትውልድና ለታሪክ ማስቀመጥ አለብን እንጂ ከልክ በላይ በሆነ ስጋት መረጃዎችን በከንቱ ማስቀረት የለብንም። መረጃዎችን ለመደበቅና በ password ለመቆለፍ የሚያገለግሉ ሶፍትዌሮችን በተመለከተ በፌስቡክ ገጻችን ላይ ሶፍትዌሮቹን ከነማብራራቸው share እናደርግላችኋለን። data security በተመለከተ ጥያቄ ካላችሁ በኢሜይላችን fth 911 ጂሜል ወይም በፌስቡክ ገጻችን በኩል ልትልኩልን ትችላላችሁ። የ IT ክፍላችን መልሱን አዘጋጅቶ ያቀርብላችኋል። ለዛሬ እዚህ ላይ እንጨርሳለን። ቀጣይ በሌላ ፕሮግራም እስክንገናኝ ቻርን ሰንብት። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን ወደ ፕሮግራማችን መጨረሻ ላይ ተቃርበናል። የቀረን የባለፈውን ጥያቄ መልስ ማቅረብ ነው። ባለፈው ሳምንት አቅርበንላችሁ የነበረው ጥያቄ በመጅልሱ ታሪክ ከ1987 ጀምሮ ለ17 አመታት ያለምንም ተቀናቃኝ የትግራይ መጅሊስ ፕሬዝዳንትና የትግራይ ሸሪያ ፍርድ ቤት ፕሬዝዳንት በመሆን በመንግስት ይሁንታ በስልጣን የቆየ መጅልስ ላይ ተቃውሞ ከተነሳበት ከባለፈው ዓመት ጀምሮ ደግሞ ወደ ፌዴራል መጅልስ በመዘዋወር የፕሬዝዳንቱ አማካሪ የሚል አዲስ ሹመት በመቀበል ወደ ስልጣን ከመጣ በኋላ በዚህ አመት መስከረም ወር በተደረገው የመጅልስ ቅርጫ ደግሞ በመጅሊሱ ውስጥ ትልቅ ስልጣን የተሰጠው የቀድሞ የህወሀት ታጋይ እንዲሁም በአህባሽ ፕሮጀክት ውስጥ ትልቅ ስፍራ ያለው ግለሰብ ሙሉ ስም ማን ይባላል? አሁን በፌዴራል መጅልስ ያለው ስልጣንስ ምንድን ነው የሚል ነበረ። ስሙ ሸህ ከድር ማህሙድ ይባላል። አሁን ያለው ስልጣን የህገ ወጡ መጅልስ ምክትል ፕሬዝዳንት በመሆን ተሹሟል። በአሁኑ ሰዓት በደረሰን መረጃ መሰረት ትግራይ ክልል መቀሌ ላይ ከሊባኖስ በመጡ የአህባሽ አሰልጣኞች ጋር ሆኖ የአህባሽ ስልጠና ለወጣቶች ማህበር እየሰጠ ይገኛል። በዚህ አይነት ቅርጫ የመጡ ናቸው እንግዲህ ሙስሊሙን እንወክላለን በማለት ሙስሊሙን ህብረተሰብ እያመሱ ያሉት። በርካታ አድማጮቻችን ለዚህ ጥያቄ መልስ ልከውልናል። ቀድሞ መልሱን የላኩልን ዘይኑ ሙኒር፣ አቡ ሰላህዲን ኡስማን ኦስማን አደም ናቸው። ሁላችሁንም ከልብ እናመሰግናለን። ሁልጊዜም ተሳትፏችሁ አይለየን እንላችኋለን። የዚህ ሳምንት ጥያቄ የሚሆነው የህዝበ ሙስሊሙ ብቸኛ የሆነው የአወሊያ ኮሌጅ በመቼ አመተ ልደት ተቋቋመ? ኮሌጁ እንዴትና በማን ነው የተቋቋመው? ኮሌጁ ከተከፈተ በኋላስ ምን ምን አገልግሎቶችን ለህዝበ ሙስሊሙ ሲሰጥ ቆይቷል? ደግሞ አለው የህዝበ ሙስሊሙ ብቸኛ የሆነው የአወሊያ ኮሌጅ በመቼ አመተ ልደት ተቋቋመ? ኮሌጁ እንዴትና በማን ነው የተቋቋመው? ኮሌጁ ከተከፈተ በኋላስ ምን ምን አገልግሎቶችን ለህዝበ ሙስሊሙ ሲሰጥ ቆይቷል? የሚለው የዛሬው ጥያቄያችን ነው። ይህ ጥያቄ ከይቅርታ ጋራ ያወለ ተማሪዎችን አይመለከትም። መልሳችሁን በኢሜይላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምታገኙአቸው መረጃዎች በኢሜይላችን fta911@gmail.com እንድትልኩልንና በዌብሳይታችን www.fitradio.com እንድትጎበኙን እንጠይቃለን። ፍትሬዲዮን ሬዲዮን በብሉቱዝ ለወዳጅ ዘመዶ ማስተላለፍ የመረጃ ክፍተት እንዳይኖር ስለሚረዳ ፍትሬዲዮን ላልደረሳቸው በማዳረስ የበኩሎን ድርሻ ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። እኔ በመጀመሪያ መጠየቅ የምፈልገው ምንድነው ቅድም የተነሱ ጥያቄዎች አሉ እዚህ ጋር መጠራት የነበረባቸው ሰዎች ለምን አልጠሩም ነው። እኔ አሁን እንደገባኝ ችግሩ የቱ ጋር እንዳለ ዝም ብሎ በራሴ የተረዳሁት ነገር አለ። ግን ጊዜ በማንኛውም ጉዳዮች ላይ እዚህ ያለነው ማህበረሰብ በልማት ማህበር ከተጠራ ነው ውጪ ታዋቂ ግለሰቦች ወይንም ደግሞ ህብረተሰብ ውስጥ ኢንቮልቭ የሚያደርጉ ሰዎች የሚጠሩ አሉ። ግን ከነዛ ከሚጠሩት ሰዎች ውስጥ በትክክል እኔ የማቃቸው እከሌ ይባልጠረም ባልጠረም ያልመጡ ያልተጠሩ ሰዎች አሉ። ለምን አሁን እናንተን አይደለም የምጠይቀው የምጠይቀው እኔ ጠሪውን አካል ለምን አልጠራም ሊመልሱልኝ ይችላሉ። ከዛ ውጪ የመጀመሪያ ጥያቄ አድርጌ እኔ እንትንም ብለው ምንድን ነው በሁለት ክልሎች ላይ ችግር አለ እየተባለ ነው። OK የነዛ የሁለቱ ክልሎች ችግር እስከ መቼ ነው በዚህ ሁኔታ የሚቀጠለው? መፍትሄ ለማግኘት ምን የተደረገ ጥረት አለ? እስከምን ሄዳችኋል? የሚል ጥያቄ ነው። ከዛ ሁለተኛ ጥያቄ አድርጌ የማነሳው የአወሊያ ጥያቄ ነው። የአወሊያ ጥያቄ OK በፊት በማወቅም ባለማወቅም የተባረሩ ሰው ግን ሀላፊነቱን አሁንም በኃላፊነት እየሰራ ያለው በፊት እኔ እንደሚገባ ባለ information አሁን በሙስሊሙ ማህበረሰብ ወይንም ደግሞ በራሱ በመጅሊሱ ሊሆን ይችላል ወይንም እንደ በፊቱ በቦርድ ሊሆን ይችላል የተያዘ ይሄ ጥያቄ ነው። ሌላው ጥያቄ በባህር ዳር ጉዳይ ነው። በባህር ዳር ተማሪዎች ጉዳይ ላይ የተነሳ ነገር አለ። በባህር ዳር ተማሪዎች ጉዳይ ላይ የመጡ የገቡ አሉ። የገቡት በምን መስፈርት ነው? እኔ እንደሚገባኝ መስገድ ትችላላችሁ ወይንም ደግሞ እስልምና የሚፈቅደውን ነገር ማድረግ ትችላላችሁ ከተባለ የሆነ የሚከፋፈል team ሁሉም team ነው። ሁሉም የተባረሩት ልጆች ናቸው። የሆነ ወገን ከቀረ ወደ መንገድ ይቀራል። እዚህ ጋር ነገር አለ ማለት ነው። ለምንድን ነው ሁሉም ያልገቡበት ምክንያት ይሄ ነው ጥያቄ። ሌላው እንግዲህ ካልተመለሰ በኋላ እጠይቃለሁ። ሽኩረን አመሰግናለሁ። الرحمن الرحيم አስተያየትም ጥያቄ ነው። በመጀመሪያ ደረጃ ከሱ ጥያቄ share የማደርገው ነገር ምንድን ነው? ከሱ ጥያቄ ሼር የማደርገው ምንድን ነው? ሼክ ያር ቀደም ገልጾ ምን ብለዋል? በዚህ አጭር ወቅት ላይ ኤምባሲው የሚፈለጉትን ሰዎች ከዚህ በላይ ሰው መጥራት እንደማይችል እንደነገራችሁ ነው የተናገራችሁ እና ይህንን ኤምባሲ ብላችሁ ከሆነ ይኸው በህዝብ ፊት ዋሽቷችኋል ማለት ነው። ምክንያቱም እዚህ ጋር የተጠራ ነው ሰዎች አይመለከትም እዚህ ጋር የተጠራ ነው ሰዎች አንድም በልማት ማህበር አመራሮች ስለሆነ አሊያም ለኤምባሲው ቅርበት ያለን ሰዎች ስለሆነ የተጠራ ነው። እናንተ አመጣጣችሁ የእስልምና ጉዳይ ከሆነ ማነጋገር የነበረባችሁ እንደው ስለ ሀገር እቆረቆራለሁ ብለው የሚያወራው በእስልምና ዙሪያ እየተንቀሳቀሱ ያሉ ዱዓቶች አሉ፣ በብዛት መሸይኮች አሉ። ወህዳን ለመፍጠር እናንተ እንዳላችሁ ያ ወህዳ ሊመጣ የሚችለው የሙስሊሙ ጉዳይ ያገባኛል ብሎ ከሚንቀሳቀሱ ህብረተሰብ ጋር ስትወያዩ መሻይኮች አሉ፣ ዱዓቶች አሉ። እነዛ ስታነጋግሩ በእርግጥም እነ ሼክ ኪያር እንደዚህ እየሰሩ ነው ብለው ለሚያስተምሩት ህዝብ አብሯቸው ላለው ህዝብ ግንዛቤ መስጠት ይችላሉ። እኛ ግን ዛሬ ከዚህ ወጥተን እንደዚህ ተብሏል ብንል እንኳን ካድሬዎች ተብለን ነው የምንመለሰው። ተቀባይነት አይኖረው ማለት ነው። ወይ እናንተ የፈራችሁት ነገር አለ ህዝብ ፊት ለመቅረብ አሊያም እዛ ጋር የጋረደባችሁ ሰው አለ ማለት ነው። ከዚሁ ጋር ተያይዞ ዋህዳ ስል አሁን እየጠቀስክ ያለው አህለ ሱና ወል ወሰጥያ የምትለዋ ነገር በእርግጥ ወሰጥያ ሁሉንም የሚያግባባ መንገድ ነው። እናንተ ደግሞ እዚህ ቦታ ላይ ስትሾሙ ቃል የገባችሁት በወሰጥያ አይደለም፣ በአህለ ሱና ወል በሱፍያ መንገድ ለማስተዳደር ብላችሁ ነው። ወሰጥያን የምትወስዱት በሱፍያ ቅኝት ነው ወይስ በየትኛው ቅኝት ነው በወሰጥያ እንሄዳለን የምትሉት? በተለይ በተለይ ሼክ ኪያርን የሚያውቁ ሰዎች በጣም የሚናገሩት ያሉት ሼክ ኪያር ከመቼ ጀምሮ ነው ሱፍያ ሆኖ እኔ በሱፍያ መንገድ ብሎ እዛ ጋር ቃል የሚገባው የተባለው ነገር አለ ያ ነው ሌላ ኢማሞችን በተመለከተ አሁንም አዲስ አበባ ውስጥ ክፍለ ሀገር ሰዎች እየተባረሩ ነው ዛሬ ማለት ነው የድሮውን ብቻ አይደለም አሁንም ሰዎች እየተቀየሩ ነው ሰሞኑን እኔ ያደኩባትና የቀራሁባት መስጊድ ሼክ ያር ታውቋት ከሆነ ጆታምሰን አካባቢ ያለችው ሰላም መድረስ አካባቢ ያባለፈው ጁማ ላይ ችግር ነበር ችግሩም ኢማም ተቀይሯል ተብሎ ነው በተለምዶ የሚሰራባት ኢማሞቹ መቀየራቸው አይደለም ችግሩ ሁሌም ኢማም ይቀየራል ተወልደን እስካደግም እስካሁን ድረስ ኢማም በየመስጊዱ ይቀየራል ግን የሰለጠኑ የሚባሉ ሰዎች አሉ የአህባሽ ስልጠና የተሰጣቸው እነዛ ኢማሞች ሲመጡ ነው ህዝቡ ቅሬታ እያቀረበ ያለው እነዛ የሰለጠኑ ኢማሞች ለምን ይመጣሉ ነው አንዴ ነው ሌላው ደግሞ ጥያቄዎቹ እየበዙ ነው ጥሩ ነገር ነው፣ ጥሩ አባባል ነው። ከውጭ የምናስመጣው ዓሊም አይኖርም። ጭራሽኑ ከውጭ አናስመጣ ማለት ማይሆን ነው። ለማንኛውም እውቀት ለማንኛውም የትምህርት ዘር ከአቅማችን በላይ ሲሆን ከውጭ አዋቂዎችን እያስተማርን እናስመጣለን። በእናንተ አካሄድ ያሰጋኝ ምንድን ነው? ከውጭ አናመጣም ስትሉ የአህባሽን አልሞች አናመጣም ጥሩ ነው። አብዛኛው ሙስሊም ይሄ ሁሉ ሀገራችን ውስጥ ውጥንቅጥ የመጣው ያንን ችግር ተያይዞ የመጣ ነው። ያን አለማምጣታችሁ ጥሩ ነው። ግን ደግሞ የሚያስጠረጥረው ምንድነው አህባሾቹ በቃ በሚበቃቸው ልክ ስልጠና ሰጥተው ስለሄዱ ካሁን በኋላ ማምጣት አያስፈልግም የተለጠኑት ይበቃሉ ብላችሁ ደግሞ ከሆነ የሚያሰጋ አይነት እና ከሰራችሁበት ከሰራችሁበት ዋህዳና ወሰጥያ ላይ ከሰራችሁ ዋህዳው ካለ ሁሉም ነገር ይመጣል በነገራችን ላይ ለሀገሬ ብሎ ለህዝቤ ብሎ የሚጮህ ሰው ጸረ ሰላምም አይደለም፣ ጸረ ሃይማኖትም አይደለም፣ ጸረ ዲሞክራሲም አይደለም። ሁሌም እናንተ እሱን አቅርባችሁ ስታወያዩ ነው ውጤት ልታወጡ የሚችሉት የምትችሉት እንጂ የሚደግፍህንም አቆ ለእናንተ ነው። ስታወያየው እናንተ ነው የሚደግፈው። የሚመጣ ዋጋ የለም። መጀመሪያውን አንድነት ነው። ከእናንተ በተቃራኒ አሉ የምትሏቸውን ሰዎች ካሉ ማለት ነው ከእናንተ በተቃራኒ አሉ የምትሏቸውን ሰዎች አግኝታችሁ ማነጋገሩና ከነሱ ጋር አንድነትን ስትፈጥሩ ነው ብዙ ህዝብን መያዝ የምችሉት ለአሁኑ ይበቃ ምሁራኖች እየመጡ መመሪያ እየሰጡ አቅጣጫ እያሳዩን ነው። ይሄ በጣም ደስ የሚለው ነገር ነው። ያጠቃላ ወዲያ በሞት ነው አሁን ጉዳይ ተቋሞ የአድዋ መስጊድ ዙሪያ ግንባታው ቦርድ ተፈጥሮለት ቦርድ ተከናውኖ የማያቀፍ ለውጥ የማያቀፍ ግን ልዩነቶች አሉ። ልዩነቱ ምንድን እኛ በፍጹም አስራ ስምንት ፐርሰንት እያለን ወደፊት አንወጣ ታዳዊ ደግሞ የታዳ ሌላ እምር የፈለገው ይሁን ትምህርታችን ስላስታችሁ ማለት ግን እገዳ ነው። ይህን ቆሰቶች ተግባር ላይ እያዋግራሉ። ሌላው ደግሞ እኛ ማነው ትዳቶች ተባኮ ውሳኔ ሲሰጡ ተመለሱ የሚለው ለእኛም ቃል ብዙ የተመለሱ አሉ። ሌላው ደግሞ የፖለቲካ ጥያቄ ያደረጉ ልጆች አሉ።